بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فهذا هو الفصل الثاني من دروسنا أشراط الساعة الكبرى መርሐባን አሕበቲ በቀጥታ ወደ ደርሳችን እንሸጋገራለን። ኹሩጁ ያእጁጅ ወማእጁጅ ያእጁጅ ወማእጁጅ ሰዎች ናቸው፣ ልዩ አውሬዎች አይደሉም። አንዳንድ ጊዜ ያእጁጅ ወማእጁጅን ልጆችን ሲያስፈራሩባቸው ያእጁጅ ወማእጁጅ ማለት ጆሮአቸውን አንጥሰው ጆሮአቸውን የሚለብሱ ፍጡሮች ናቸው ይላሉ እና <laughs> ጆሮአቸውን አንጥፈው ጆራቸውን የሚለብሱ የሆነ imaginary የሆነ ጭራቅ አድርገው ይጥሏቸዋል ነው ዘልቀርነይን ዘልቀርነይን አላህ ስብሓንሁ ወተዓላ ወአተይናሁ ሚን ኩል ሸይን ሰበባ ያለው ሚን ኩል ሸይን ሰበባ ለሁሉ ነገር መዳረሻን አደረግንለት ያለው ያገኛቸው ህዝቦች ዘሮች ናቸው እነሱ ምስራቃውያን ናቸው ስለዚህ ምስራቃውያን ናቸው አላህ ለም ነጅዐል ለሁም ሚን ዱኒሃ ፊትራ ብሎ ይገልጻቸዋል ለም ነጅዐል ለሁም ሚን ዱኒሃ ፊትራ የዘልቀርነይን ያገኛቸው ናቸው ዘልቀርነይን ያገኛቸው የነበሩት የአጁጅ ወማእጁጅ ልብስ የማይለብሱ ፀሐይ ስትወጣ እርቃናቸውን የሚሆኑ ጨለማ የሚሸፍናቸው የሆኑ ናቸው በዘልቀርነይንና በእነሱ መካከል አላህ ቀውመን ላ የካዱነ የፍቀሁነ ቀውላ ንግግርን ሊረዱ የማይቀርቡ ናቸው ይላል። ይህ ሱረቱ ካፍ ላይ መጨረሻ ላይ የምታገኙት ነው። ዝርዝሩ አላኩለሻልን በጊዜው እንኳ ዘልቀርነይን በነበረበት ጊዜ እነ يأجوج ومأجوج مفسدون في الأرض ያእጁጅ እና ማእጁጅ በምድር ላይ የጎሳ ስም እጅግ አጥፊዎች ሆኑ በእኛና በእነሱ መካከል ድንበርን ስራለን ነው ብለው የጠየቁት ባጭሩ ዑለማዎች ያእጁጅና ማእጁጅ ጊዜ ሲደርስ የሚወጡ ሰዎች ናቸው። ይሄ ማለት ምን ዓለም ውስጥ ያሉ ናቸው። አሁንም ጊዜ ሲደርስ የሚወጡ ናቸው። የሚወጡ ማለት ድንበር ሰብረው የሚወጡ ናቸው። እዚህ ቦታ ላይ የመጡ ሐዲሶችን አስታርቀው ይናገራሉ ዑለማዎች። አላኩል ሐሊት ሩቅ ምስራቆች ናቸው የሚል አስተያየት አለ ከዑለማ በኩል ሩቅ ምስራቅ ሆነው ሸርጥ አለው አንደኛ አጫጭሮች ናቸው አይናቸው ትናንሽ የሆኑ እንደገና ያእኩሉነ ኩለ ሸይን ኢላ አልሐጀር ድንጋይ ሲቀር ሁሉን ነገር የሚበሉ ናቸው ሁሉን ነገር ዲን የላቸው ጣዖታውያን ናቸው ናቸው አሁንም ቢሆን እምነት የሌላቸው አጫጭር አይናቸው ትናንሽ እንዲህ የሚል ማብራሪያ ተሰጥቷል። በቁጥራቸው የሚደርስባቸው የለም። አንዳንድ ዑለማዎች በእርግጥም ከዛ አካባቢ ናቸው እና ከቻይና፣ ከኮሪያ፣ ከጃፓን ከምን አካባቢ የሚሆኑ ቁጥራቸው አሁንም የዓለምን ህዝብ በመምራት ያሉ ናቸው። ግን ከነዚህ መካከል አላህን የሚፈሩ ሙስሊሞች ጠንካሮች አሉ እነኚህ ያጁጅ ወማጁጅ የሚሆኑት በመጀመሪያ ደረጃ ዲን የላቸውም። እምነት እምነት የሚባለን ነገር ለማጥፋት ነው የሚነሱት። በጣም በላተኞች ናቸው፣ ይበላሉ። እምነት ያለውን ሰው ይገላሉ። በአለ የሚባል እንቅፋት ሁሉ ይሰራሉ። ለማንኛውም እነገሌ ናቸው ብሎ ደፍሮ የተናገረ የለም። ምልክቱ ግን ይህ ነው። ምልክቱ ይህ ነው እንጂ አሁን ባለው አሁን ባለው ቴክኖሎጂ ምድር ላይ የማይታዩ ፍጡራን የሉም ይላሉ። ምክንያቱም satellite image የሚያሳየው አለ። በእርግጥ አላህ አትታዩ ካላቸው አይታዩም። ሊላሂ ፊ ኸልቅ ፊ አላህ በፍጡራን ውስጥ ሳጥን ስንት አንጎል የሚያዞር ስንት ሳይንቲስት ይህንን ምንም ልናገርለት የሚችለው አይደለም ብሎ የተወው ስንትና ስንት ነገር አለ። ኩል ሐልን ያእጁጅ ወማእጁጅ ይነሳሉ። ከምስራቅ ነው የሚነሱት፣ ከሩቅ ምስራቅ። አሁን ተነስተዋል እነሱ በምድር ላይ መዘዋወርን ምድርን በጥፋት ለማዳረስ ንብረትን ለመንጠቅ ስለዚህ እነሱን ልትጋፈጡ አትችሉም የሚል መልእክት ከአላህ ዘንድ ይመጣል። ፈየህሩቡ ልሙስሊሙነ ኢላ ሩኡሲል ጅባል ወይም ጊዜ ሙስሊሞች ወደ ተራራ ጫፎች ይሸሻሉ። ወየኽሩጁ ያእጁጁ ወመእጁጁ ማለት ቃሉን ሲሰሙ ነው፣ ትእዛዙን ሲሰሙ ወደ ተራራ ይሄዱና በዋሻዎች ይደበቃሉ። ሰው የሚኖርባቸው አካባቢዎች ሁሉ እዛ አካባቢ ያሉ ሰዎች በያእጁጅና ማእጁጅ ሊመቱ፣ ሊዘረፉ፣ ሊበሉ የተዘጋጁ ሆነው ዜናው የደረሳቸው በጊዜው ሙስሊሞች በዒሳ ብን መርየም መሪነት ይሸሻሉ። አላህ ተደበቁ ያላቸው ቦታ ይደበቃሉ። فيهرب المسلمون إلى رؤوس الجبال ويخرج يأجوج ومأجوج لا يترك لا يتركون أخضر ولا ያቢሳ አረንጓዴ የሚባልን አረንጓዴ ሆኖ የደረቀን እንኳ አይተውም ላ ያእቱና አላ ቡሐይረትን ኢላ ወየሽረቡነሃ አን አኺሪሃ ቡሐይራ ሐይቅ ዘንድ መጥተው ቡሐይራ ሐይቅ ዘንድ መጥተው የሚጠጣ ውሃ ለምሳሌ የሚጠጣ ውሃ አለ አይደል ወንዝ ይባላል ሐይቅ ይባላል ሐይቅ አካባቢ ደርሰው እስክትደርቅ ድረስ ወረው ይጠጣታል ሐታ ያእቲ አኺሩሁም የነሱ መጨረሻቸው መጥቶ ቀድ ካነ ፊ ሀዚሂማ እዚህ ውሃ አልነበረም እንዴ እስኪል ድረስ ይደርሳል። ቡሃይራ ነው ሐይቅ ማለት ይሄ ምን ያህል እንደሚመገቡ የሚያሳይ ነው። ሐይቅ ማለት የሚመነጭ ውሃ የሌለው ግን የተጠራቀመ ውሃ ነው። ያንን ሙጥጥ ያደርጉታል። ያ አላህ ቁጥራቸው ምን ያህል ቢሆን ነው? ምን ያህል ቢሆን ነው? ኢን ቢሊየንስ እና ይሄ ሁሉ ግን ኩሉ هذه الاحداث ምድርን የሚያካልሉበት ያእጁጅና ማእጁጅ ላሊ ሰብዕ ስኒን በሰባት ዓመት ውስጥ ነው የሚካሄደው። ይሄ ሁሉ ዒሳ አለይሂ ሰላም ዒሳ ብን መርያም ወቅተ ዛከ መዓል ሙእሚኒን አለል ጅባል ከሙእሚኖች ጋር በተራራ ውስጥ ዋሻዎች ውስጥ ተደብቀው ነው ያሉት። يدعون الله عز وجل አላህን ይለምናሉ። ويأجوج ومأجوج يسعون في الأرض مفسدين ያእጁጅና ማእጁጆች በምድር ላይ አጥፊዎች ሆነው ያካልሏታል ምድርን ويظنون أنهم قد قتلوا وقضوا على جميع الأرض በምድር ላይ ባሉ ሰዎች ላይ ሁሉ እርምጃ ወስደው ጨረስን ከኛ ውጭ ሰው የለም ብለው ይደርሳሉ። ከዛ በኋላ ግን ወየቁሉነ ኑሪዱ አንነቅቱላ ወነቅቢ አላ አህል ሰማ ደግሞ እምነት ያላቸው ሰዎች የሰማይ ነዋሪዎች የሚሏቸው አሉ። አሁን መላእክቱንና አላህን ሊሉ ነው። ፈየርሙና ሲሃመሁም ኢለሰማ ከዛን ሮኬታቸውን ወደ ሰማይ ይልካሉ ፈየዝሃቡ ሰህሙ ወየርጅዑ ቢደም ከዛም ወደ ላይ የተኮሱት መሳሪያ ደም ይዞ ይመጣል ፈየظنون أنهم قتلوا أهل السماء ሰማይ የሰማይ ነዋሪዎችንም ጠርሰናል ብለው ተኩራርተው በዚህ ሁኔታ ላይ ይቆያሉ። አሁን እዚህ ቦታ ላይ ሐቂቃ የሚሆነውን ነገር ሐቂቃ የሚሆነውን ነገር ነብዩ ሰለላሁ እንዲህ ብለው ነው የተናገሩት። ግን አሁን ከደረስንበት ቴክኖሎጂ አንጻር በቦታው የደረሰ ሰው እንጂ ማለት ነው በቦታው የደረሰ ሰው እንጂ ይህን ሊረዳ አይችልም። ማለት ምንድነው? ሰማይ ቤት ማለት ሰማይን ሰንጥቆ የምድርን ከባቢ አየር ሰንጥቆ ሊሄድ የሚችል በደጋን የሚወነጨፍ ቀስት አይደለም። በደጋን የሚወነጨፍ ቀስት አይደለም። ሰሃቦቹ ይህን ነገር ሲያዳምጡ የቅን ብለው ሲቀበሉ ማናቸው በደጋን ያስወነጨፈው ቀስት የትም እንደማይደርስ ያውቃል። ምን ያህል ነው የሚሄደው? ግን እነኚህ ሰዎች በጊዜው የሚደርሱበት እድገት ይህንን ሁሉ ሰንጥቆ የሚሄድ ነው ስለዚህ ነው ሮኬት ይላሉ እና በዚህ ዙሪያ ዑለማዎች ብዙ አብራርተዋል ባጭሩ ምድርን ያዳፍሷታል በብዛት ሁሉን ነገር በመብላት እምነት ያለውን በመግደል ሙስሊሞች ደግሞ ትልቅ ጠላቶቻቸው ይሆን አሁን እንደዚህ ሆነው ሳለ ምድርን አካለው የሰማይ ነዋሪዎችንም ብለው እንደዚህ እያሽሟጠጡ ሳለ የነሱ መጨረሻ ይደርሳል ኒሃየቱ ያእጁጅ ወማእጁጅ ወመውቱ ዒሳ አለይሂ ሰላም አሁን የያእጁጅና ማእጁጅ መጨረሻና የዒሳ ኢብኑ መርየም መሞት ይሄ ነው የምናየው ባዕዳ አን يلتحى يأجوج ومأجوج بمغنمهم يأجوج ومأجوج በገኒማቸው ከዓለም በወረሱት ንብረት ለሁ ለሁ ማለት ማላገድ ሲጀምሩ የድዑ ኢሳ እብን መርየም አለህ ሰላም ወልሙእሚኑን ሳድቁን ኢሳ እብን መርየምና ሙእሚን ሳድቅ የሆኑ ሙእሚኖች ዱዓ ያደርጋሉ አላህ ገላግለን ከያእጁጅ ወማእጁጅ ብለው በዚህም ጊዜ ፈዩርሲሉ ላሁ አዘ ወጀል አላ ያእጁጅ ወማእጁጅ አላህ በያእጁጅና በማእጁጅ ላይ ይልካል دودة አንዲትን ትል ይልካል ሁላቸውም ላይ ትበቅላለች ይቺ ትል አካባቢ ነው የምትበናቸው ይባላል ከዛን በዚህ ክትል ኢንፌክሽን ፈየሙቱና ይሞታሉ እነዚህ ሰዎች ወይንም እትክል ተቅትሉ ኩለሁም ከቀትሉ ረጁል ዋሂድ ልክ እንደ አንድ ሰው አንድ ሰው እንደሚሞተው ያህል እልቅ ይላሉ አላህ በትከሻቸው ላይ ክልን ያበቅላል ከዛም ቱምለኡል አርዱን ምድር ትገማል በሪሳቸው ትሸታለች ፈዩርሲሉ ዒሳ እብኑ መርየም አለይሂ ሰላም ዒሳ እብኑ መርየም ይልካሉ ረጅለን ሚን ኸይር ናስ ከሰዎች ምርጥ የሚባለውን ይልካሉ ሊየንዚለ አለል ጀበሊ ሊየራ ማዛ ሐደሰ አለል አርድ ከተራራ ወርዶ በምድር በሜዳ ምን እንደተከሰተ ሊያይ ይልካሉ ፈየንዙሩ ወየርጅዑ ዩበሽሩ ዒሳ አለይሂ ሰላም ይመለሳል አይቶ ካየ በኋላ ይመለሳል ወደ ዒሳ አለይሂ ሰላም ዒሳ ብን መርየምን ሊያበስራቸው ማለት ነው ዒሳ ብኑ መርየምን ወመን ማአሁ መርየምንና ከሳቸው ጋር ያሉትን ሙስሊሞች ሊያበስር أنهم قد ماتوا وأهلكهم الله እንደሞቱና አላህ እንዳጠፋቸው ይነግሯቸዋል። ከዛም فينزل عيسى عليه السلام عيسى مريم ይወርዳሉ ከተራራ والمؤمنون إلى الأرض ሙእሚኖችም ወደ ምድር ይወርዳሉ مستبشرين بقتل يأجوج ومأجوج በያእጁጅ ወማእጁጅ መሞት ተደስተው وعندها يدعو عيسى ربه بأن ينجيه ويخلصه ከዛን ዒሳ ብኑ መርየም ዱዓ ያደርጋሉ አላህ ከነኚህ ከያእጁጅ ወማእጁጅ በህይወት ሳሉ አዛ ካደረጉ ከሞቱ በኋላም ደግሞ በሬሳቸው ቀድ አንተኑል አርደ ኩላሃ ምድርን በሙሉ ስላገሟት አላህ ከዚህ እንዲገላግላቸው ዒሳ ብኑ መርየም ዱዓ ያደርጋሉ። ከዛን ፈታእቲ ጥዩሩን ቢኻም በጣም ትላልቅ ወፎች በራሪዎች ይመጣሉ فتحمل هذه الجثث إلى البحار ከዛን የነሱ ሬሳ እየለቀሙ ውቅያኖስ ውስጥ እዚህ ቦታ ላይ ቆም በሉ ፕሊዝ ወላሂ እኔ እንደው ያችን ቀን እጅግ አላህን አመሰግናለሁ አንድ ነገር ያየሁበትን ቀን አልጀዚራ ዶኩመንተሪ ማለት ነው በአልጀዚራ ዶኩመንተሪ ላይ አንድ ፕሮግራም ተላልፎ ነበረ ያ ፕሮግራም ምንድነው? አንድ በራሪ ወፍ አለ። አሁን እነኚህ ናቸው ማለት አይደለም። እኔ ለ عبرة ነው ነግራችሁ የፈለኩት። አንድ በጣም ግዙፍ ወፍ አለ። በራሪ ወፍ አይባልም። ወፍ እኛ እንደምናውቀው ስላልሆነ እሱ በራሪ ነው። በሁለት እግሩ ነው የሚሄደው። ቅርጹ የሰው ልጅ ይመስላል እና የመራቢያ አካሉ በሁለት እግሮቹ መካከል ልክ እንደ ሰው ያለ ነው። ከዛን አልጀዚራ ስለዚህ ግዙፍ እንትን ወፍ ሲናገር ከላቲን አሜሪካ ተነስቶ ምዕራብ አውሮፓ ድረስ ፓሲፊክ ውቅያኖስን አቋርጦ ይመጣል። እንዴ እንደ አውሮፕላን ማለት ነው። እንደምንም ብላችሁ ያንን ዶክመንተሪ ማለት ነው በምን እንደው በአልጀዚራ ዶክመንተሪ የምናገኝበትን ነው source ኡን የምናገኝበት እንትን እንኳ ማለት ትንሽ ክሊፑን እንኳ ብናገኝ እና ምንድነው የሚያደርገው አሳዎችን ከፓሲፊክ ሀይቅ ማለት ነው ማን ነው ከአትላንቲክ ሀይቅ ማለት ነው ከአትላንቲክ ውቅያኖስ አሳዎችን እየተመገበ ነው የሚመጣው ይወርዳል ክንፉን ሲሰበስብ ከውቅያኖስ አሳዎችን እየበላ ነው የሚሄደው ነዳጅ እየሞላ ማለት ነው። እኔ ባይኔ ያው በቴሌቪዥን መስኮት ተመለከትኩት። ክንፉ የሚገርም ነው፣ ረጅም ነው። ከዛ ልክ እንደ አዞ አዞ የአዞን አፍ የሚያክል ነው አፉ። እንደ ሰው ነው የሚራመደው። ጡንቻው በጣም ትልቅ ነው። ከሰው ቁመት ከሰው ቁመት ያህል ነው እና ያንን ባየሁ ጊዜ ያ አላህ የአጁጅና የማእጁጅን ሬሳ የሚለቅሙት ትላልቅ ወፎች እነኚህ ይሆኑ ወይ ብዬ እኔ ከዛ ጋር በቀጥታ አገናኝቸዋለሁ። ስለዚህ እንደምንም እኔም እፈልገዋለሁ። ዛሬም ትፈልግ ነበረ ካገኘሁት ወይንም እዛ አካባቢ ያሉ ወንድሞች ያንን ክሊፕ ማለት ነው ካገኙ share እንደራረግና ከዛ በኋላ እናንተም የኔ አይነት ስሜት እንትን ይኖራችኋል እና ያ ወፍ አይነት ከሆነ አላህ የሚልከው በትክክልም ሰውን አንስቶ ሰው የሚያህልን ሬሳ አንስቶ መወርወር የሚችል ነው። በጣም እጅግ ግዙፍ ከላቲን አሜሪካ ተነስቶ ምዕራብ አውሮፓ አትላንቲክ ውቅያኖስን አቋርጦ የሚመጣ ወፍ ማለት ነው። በጣም ከባድ በጣም ጡንቻ ያለው ነው እና የአዞ አይነት ብዙ እንትን ጥርስ ያለው አፍ ነው ያለው እና የሚገርም ነው አላህ እንዴት እንዴት ያለውን ፈጥሯል ብያለሁ እኔ በበኩሌ ማለት ነውና እንደምንም ክሊፑን ፈልገን እንደምንም ሁላችንም እንረባረብና ከላቲን አሜሪካ አንስቶ ምዕራብ አውሮፓ የሚያርፈው ግዙፉ ወፍ ብላችሁ በምንም ፈልጉት ስለዚህ ኢንሻአላህ እንትን እንላለን share እንደራረጋለን ይሄን assignment ልስጥ ለሁሉም እኔ ራሴ አልደረሰልኝም እንጂ አዘጋጅቼ ሊንኩን በሰጣችሁ ደስ ይለኛል። ኢንሻአላህ ይህንን ልታገኙ የምትችሉ ሰዎች ሁላችሁ በዚህ ተባበሩን። ኸይር መርሐበን። አሁን እንቀጥል። ከዛ በኋላ እነኚህን የያጁጅና የማእጁጅ ሬሳዎችን ተሸክመው ፈተሕሚሉ ሀዚህ ልጁሰስ ብለል ቢሓር كذان وينزل المطر فيغسل الله به الأرض الله ዝናብን ያዘንባል ምድርን እጥፍ ያደርጋታል የያጁጅና የማእጁጅ ግማት ምድርን ይሰናበታታል ለማለት ነው ከዛ በኋላ ምድር ታበቅላለች ثم تنبت الأرض ما لم تنبت سابقا ከዚህ በፊት ከተፈጠረች ጀምራ ምድር የማታበቅለውን አይነት ፍሬ ታበቅላለች ምድር። አንዳንዶቹ የስንዴ ፍሬ የባቅላን ፍሬ እስካከል ድረስ ብለዋል እና ዒሳ መርየም መርያም ወየሕኩሙ ዒሳ ብኑ መርያም ዒሳ ብኑ መርያም ሁክመል አድል ፊልአርድ በምድር ላይ ያስተዳድራሉ። እሳቸው መሪ ይሆናሉ። በነብዩ صلى الله عليه وسلم ሸሪዓ ምድርን ያስተዳድሯታል ምድርን ያስተዳድሯታል ዒሳ ብኑ መርየም በዚህ ዘመን ነው የሚገርም በሆነ ዘመን ነብርና ፍየል አንድ ላይ የሚውሉበት አንበሳና ግዳር አንድ ላይ የሚውሉበት ስለዚህ የዱር አራዊቶች ሰዎችን እንስሳትን የማያጠቁበት ጊዜ ለሁላቸውም አላህ ሪዝቅን አዘጋጅቶላቸው ምድር ምድር ጀነት የምትሆን ነው ይህንን ነው አንዳንድ ሰዎች በአንዳንድ ስዕል ላይ እየሳሉ የሚያሳዩን ይህንን ትንቢት እነሱ ምድር ጀነት ትሆናለች ብለው በማመናቸው ስለማያውቁ ሙሉ የሆነ ዕልም እነሱ ዘንድ ስለሌለ እየሳሉ ሰው አንበሳን እያቀፈ ተደግፎ ተቀምጦ ምናምን እያሉ ማለት ነው ጆባዎቹ እንዲህ ስለው ይሰብካሉ። አላኩል ሐሊም አልሐምዱሊላህ አላህ ሱብሓነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም ወደኛ ልኮ ከባድ ከዛን በሳቸው አንደበት የምድርን መጀመሪያ ምድር በምን ውስጥ እንዳለፈች በምን እንደምታበቃ የቅጽበቱን ኒሃያን ሁሉ ነግረውን በሳቸው አማካኝነት ሂዳያን አግኝተን እንድንረጋጋ ላደረገን አላህ ምስጋና ይገባው ምክንያቱም የዓለምን ምስጢር አለማወቅ ራሱ ትልቅ ራስ ምታት ነው ትልቅ ራስ ምታት ነው ይህን ነው ثم تنبت الأرض ما لم تنبت سابقا ويحكم عيسى بن مريم عليه السلام حكم العدل في الأرض وتكثر الخيرات ከዛን ኸይራት ይበዛሉ ثم يتوفى عيسى ከዛ በኋላ ዒሳ ብኑ መርያም ይሞታሉ عليه السلام። ከዛን እንደ ማንኛውም ሰው ይቀበራሉ ዒሳ عليه السلام። ሱመ የብደኡ ናሱ ከዛ በኋላ ከኢሳ ብኑ መርያም መሞት በኋላ እንደገና የተናሳ ኡሙረ ሸሪዓ ሰዎች የሸሪዓን መንገድ እየረሱ እየረሱ ይሄዳሉ ወየዝሀሩል ፈሳዱ ሚን እንደገና ፈሳድ ይጀምራል ለማለት ነው። ስለዚህ የዓለም ማብቂያ በዚህ ምድር ባማረችበት ሁኔታ የሚቆም አይደለም። ከዛ በኋላ አልፎ ይሄዳል ለማለት ነው። እሺ ከዚህ በኋላ ምን ይከሰታል? ሁሩጁ ዳባ ሁሩጁ ዳባ ላይ ሁሩጁ ዳባ ማለት የአንዲት እንስሳ መውጣት ማለት ነው። ሁሩጁ ዳባ የአንዲት እንስሳት መውጣት ነው። ይህች እንስሳ ትነሳለች። ይህች እንስሳ የምትሰራው ነገር አለ። ኹሩጅ ዳባ ባዕድ ሀዚህ አህዳት ከእነኚህ ክስተቶች በኋላ ተብደው አህዳቱን ገሪባ እንግዳ የሆኑ ከዚህ በፊት ምድር አስተናግዳቸው ምድር አስተናግዳቸው ማታቃቸው እጅግ يمي የሚገርሙ ክስተቶች ይከሰታሉ። የስመኡ ናሱ ፈጅአተን አነ ሁናከ ዳበቱን ፈረጀት ፊ መካ መካ አካባቢ በሂጃዝ ምድር አንዲት እንስሳ ተነስታለች የሚል ዜና ዳበቱን ተخرج ፊ መካ ምንድነች وهذه الدابة تتكلم كالبشر ይህ እንስሳ ልክ እንደ ሰው ትናገራለች ልክ እንደ ሰው ማለት በአሁን ጊዜ ፓሮት በቀቀኖች የሰውን ንግግር ይደግማሉ በነቢ ስ ሰለም ዘመን ቀበሮ ተናግራለች ቀበሮ ምን ትሰራለህ አንተ ሰው መካ አካባቢ ነብይ ተቀስቅሷል ሂድ ተቀላቀል ብላለች ልክ እንደ ሰው የምትናገር ዳባ እንስሳ ትመስላለች ይህ እንስሳ ቁለ ኢነሃ ናቀቱ ሳልህ ሂጃዝ ምድር ላይ ነበሩ ሳልህን ስለዚህ የሳልህ ግመል ነች የሚሉም ዑለማዎች አሉ ኩሊ ሐሊን ይቺ እንስሳ ትነሳና እንደ ሰው ትናገራለች ላ የተቀረቡ ለሃ አሐድ ማንም ሰው ማንም ሰው ሊያጠቃት አይችልም አላህ እንዲህ ያለ ቁድራ ሰጥቷታል ፈኢዛ ረአት ወአበሱሁ አንድን ሰው ስታገኝ ትመክረዋለች ሲክድ ካፍር ብላ ትጽፍበታለች ከተመት አላ ጀቢኒህ አነሁ ካፍር ሙእሚንን ስታገኝ ደግሞ ከተመት አላ ጀቢኒህ አነሁ ሙእሚን ሙእሚን ካፊር እያለች የምትጽፍ ነች ከዛ በኋላ ወለን የስጠጤ አተግይረሁ ማንም ከግንባሩ ላይ ሊፍቀው የማይችል የሆነ ማህተምን ታትማለች። በዚህ ሁሩጁ ዳባ ከዚህ በኋላ የሚተፈት ነው። ከዚህ ቀጥሎ ምን ይሆናል? የፀሐይ ጥሎ ሸምሲ ሚን መግሪቢሃ ፀሐይ ከመጥለቂያዋ ይሄ ፀሐይ ከመጥለቂያዋ መውጣቷ ማለት ፀሐይ ከምስራቅ ነው የምትወጣው፣ ከምዕራብ ትወጣለች። የፀሐይ ከመግሪብ ከመጥለቂያ መውጣቷ ከዳባው መውጣት ጋር ከዳባዋ መውጣት ጋር ተቀራራቢ ዘመን አለው ይላሉ። የተዛመኑ ማእኹሩጅ ዳባ ወለሩበማ ፊ ነፍስ የውምን ፊ ነፍስ የውም ኹሩጅሃ ከዛ የሚከሰተው ነገር ጥሉዕ ሸምስ ሚን መኽሪጅሃ ፀሐይ ከምዕራብ ትወጣለች። አሁን በጣም እንግዳ የሆነ ነገር ነው ማለት የአጁጅ ወማጁጅ መውጣታቸው ከብኒ መርየም መውረዳቸው ይህ አይደለም። አሁን በጣም የሚገርም የሚገርም የሆኑ ክስተቶች ይከሰታሉ። ፀሐይ ከምዕራብ ብትወጣ አሁን እኛ ምንድን ነው የምንለው? አለም እንዴት ነው የሚደናገጥ? እንደዚህ ማለት ነው። የሚናገር እንስሳ ሲታይ ምንድን ነው የሚባለው? ፀሐይ ከምዕራብ ትወጣለች። በዛን ዕለት ዩቅፈሉ ባቡ ተውባ ኒሃኢየን የተውባ በር ይዘጋል። ተውበት ካሁን በኋላ ተቀባይነት የለውም ይባላል ማለት ነው። ከዛ በፊት ግን ሐዲሶች መጥተው አስጠንቅቀዋል። ስለዚህ ማንም ሰው አንደኛ ገርገራው ከመም ቅያማ ሰው ሁሉ አላህ ፊት የሚቆምበት ነው። ከዛ በፊት ግን ለእያንዳንዱ ሰው ቅያማ አለ ሞቱ ማለት ነው። ስለዚህ ከዚህ የዓለምን ይህንን ዓለም በሞት ተለየ ይባላል። ቂያማው ቆመ ማለት ነው። ቂያማ ማለት እንጂ አይነሳም ያሰውየ አላኩል ሐል ተውበት ይዘጋል። የተውበት በር ይዘጋል። ላ ينفع ነፍሰን استغفارها ولا توبتها አንዲትን ነፍስ እስትግፋሯን ተውበቷን አይጠቅማትም في ذلك اليوم ولا بعده ዕለት ከሱ በኋላ ፀሐይ ተጥልቁ الشمس لمدة ثلاثة أيام ሶስት ቀን ያህል ትወጣለች ከምዕራብ ፀሐይ من المغرب ثم ترجع إلى مطلعها ከዛ በኋላ ወደ መጀመሪያዋ መውጫዋ ከምስራቅ ወደ መውጣት ትጀምራለች ሶስት ቀን ከምዕራብ ትወጣለች ከዛን በአራተኛው ቀን ከምስራቅ ትወጣለች ወላ ተንተሂ ዱንያ ገይረ አነ ባበ ተውበት ቀድ ኡግሊቅ ዱንያ አታበቃም ግን ባበ ተውባ ይዘጋል ማለት ነው ባበ ተውባ ይዘጋል ከጥፋታቸው ከታረሙ ተውባቸው ተቀባይነት አይኖረውም በዛው መልኩ ይቆማሉ ማለት ነው ሙእሚን ከሆነ ግን ሙእሚን ነው ኸይር ከዚህ ቀጥሎ አዱኻን ዱኻን ማለት ዱኻን ማለት ጭስ ማለት ነው የሚገርም ጭስ ይመጣል ይሄ ጭስ ወባዕድሃ ያህድሱ حدث اخر ከዚህ በኋላ የሚገርም ክስተት ሌላ ይከፈታል ፈየረናሱ ሰማአ ሰዎች ሰማይን ያያሉ ኩለሃ ቀዲምቱ ሊአትቢ ሰማይ በሙሉ በጭስ ተሸፍና ያያሉ አልአርዱ ኩሉሃ ቱገጣ ቢዱኻንን ያሕጅቡሁም አን ሸምስ ምድርም እንደዚሁ በጭስ ትሸፈናለች። ሰዎች ፀሐይን ወአንል ከዋክብ ከዋክብትንም ማየት እስኪቸግራቸው ይደርሳሉ። ሰማይንም ማየት ይቸግራቸዋል። فيبدأ الناس አቧሉን ጠማማ ሰዎች ይኸው የተባለው ነገር ደረሰ፣ ጭንቅ ውስጥ ገባን ብለው ብልቡካ ያለቅሳሉ፣ ወልስትግፋር ምህረትን ይጠይቃሉ፣ ወዱአ ወላ የንፈውሁም ግን አይጠቅማቸው ለወጥ ያለ ነገር ሲከፈት ሰዎች ለወጥ ያለ ነገር ሲከፈት ሰዎች ይደናገጣሉ። ከሁለት ዓመት በፊት ከሁለት ዓመት በፊት ድሬዳዋ ላይ የድሬዳዋ ላይ ጨረቃ ተጋርዳ ነበረ። ሌሊት ጨረቃ ተጋርዳ ቀይ ሆነች፣ ደም መሰለች። ያን ጊዜ ሐቂቃ እዛ የነበረ የጀማዓው አሚር የነበረ ሰው ነው የሚነግረኝ። በዛ ጊዜ እንደዋወል ነበረ። ከዛም ምንድነው ያለኝ ከዚህ በፊት ስገዱ ብለናቸው እንዲህ ያሉን ሰዎች ራሱ እያለቀሱ እያለቀሱ ወደ መስጊድ ተሰባሰቡ ይላል። <laughs> አዘዘን። ሱሪ ለባስ የሆኑ ሴቶች ሁሉ የሚያሸርጡትን ነገር እየፈለጉ ያን ሱሪ ጥለው ከዛ በኋላ ያን እያሸረጡ ወደ መስጊድ ይሮጡ ጀምራል። ሰው በሙሉ ተደናግጦ ወደ የመስጂዱ መጥቶ በቃ ከሞትኩም እዚሁ ልሙት ብለው የተለየ ነገር ስለሆነ ማለት ነው። ሰዎች በጨረቃ መጋረድ ተጋርጣ ቀይ ሆና ይህን ያህል ነው። ይህን ያህል የተደናገጡት ስለዚህ ምድርን ማየት ሰማይን ማየት ፀሐይን ማየት ሲቸግርስ እንዳለ ቅስም ሲል ያን ጊዜ ምንድን ነው የሚኮነው? እና አንደኛ ዜናው ያላቸው እውቀቱ ያላቸው አይደነገጡ ከዚህ ጠማሞች ያኔ ለቅሶ ይጀምራሉ፣ ስክፋር እንትን ይላሉ። ግን ባቡተው ጋር ተዘግቷል። ከዚህ በኋላ ምን ይሆናል? ሁዱሱል ኹሱፍ የመሬት መስቀል ማለት ነው። የመሬት መሰርጎድ ይከሰታል። የመሬት መሰርጎድ ይከሰታል። ምንድነው ተሐደሱ ሰላሰቱ ኹሱፋት በጣም ትላልቅ የመሬት መሰርጎድ የመሬት መንሸራተቶች ናችሁ ብታዩ ምን ያህል ያፈራል። ነው በሆነ አጋጣሚ የሆነ ቦታ የመሬት መንሸራተትን አይቻለሁ። በቃ ተካፍቶ ዝም ብሎ ወደ ታች ይሰረጉዳል ማለት ነው መሬቱ እና እኛ የምንቆምባት ማለት ወደ ታች ሚዛን ብትሄድ ይህ በጣም ከባድ የሆነ ነገር ነው ለዚህ በጣም ከባድ የሆኑ ኹሱፋት ይከሰታሉ በምድር ላይ አንደኛ በምስራቅ አካባቢ ሁለተኛ በምዕራብ አካባቢ ሶስተኛ በጀዚረት አልዓረብ በሂጃዝ ትላልቅ ሶስት የመሬት መሰርጉዶች ማለት ነው ይሄ ማለት ምንድነው ከስር ያለው የቀለጠ አለት ቦታውን ሲለቅ ከላይ ያለው ክራስ ቦታውን ይተካል ማለት ነው። ሌላ ነገር አይደለም። ስለዚህ በብዙ ብዙ ጊዜ ባንግላዴሽ አካባቢ ሙሉ ትምህርት ቤት ጭቃ ውስጥ አንጧል። አንድ ጊዜ ሙሉ ትምህርት ቤት ከነ ልጆቹ እንዲህ ማለት ነው። ስለዚህ አንድ ከተማ ሙሉን ትጠፋለች። በቃ የለችም። ትገባና ወደ ውስጥ ከዛ በኋላ ሌላ ነገር ከላይ ያለብሳታል። ተቆፍሮ የማይዘለቅበት እንዲህ በጣም ከባድ አስፈሪ ነው እና በጣም የዓለምን ትኩረት የሚስብ ሶስት የመሬት መሰርጎድ ይከፈታል። ይሄ የቂያማ ምልክት ነው። ኧረ አላህ በአማኑ እንዶ በአማኑ ከነ ኢማናችን እንደው ጥቅልል አድርጎ በአማኑ ይሸደን። እኔ መቼም እንዲህ ነው እና ፊ ዛሊከ አልአያም በዛ ዘመን ነው እንግዲህ በዛ ዘመን በخصوص ዘመን ፊ ዛሊከ አልአያም ተخرج ريح طيبة ምርጥ የሆነች ሪህ ትወጣለች ሚን ቂበሊል የመን ከየመን አቅጣጫ የሆነች ንፋስ ትጀምራለች ንፋስ ይነፍሳል ማለት ነው ከየመን አቅጣጫ ወደ ጀዚረተል አረብ تنتشر في الأرض ይህ ንፋስ ተነስታ ምድርን ታካልላለች ማለት ነው በስንት ኪሎ ሜትር የሚጓዝ ንፋስ አለ ምድርን የሚያካልል ንፋስ ይነሳል وتقبض روح كل مؤمن على وجه الأرض ሙእሚን የሆነ በሙሉ ይህችን ምርጥ ንፋስ ያሸትና ከዛ በኋላ ይሞታል ይላሉ። ትቅበዱ አርዋሁሁም ከዝክማ ምስላል አጣፋ ልክ እንቅፍ እንደሚባለው ያለ ፈርፈራ ያሸታትና ልክ እንደ ላፊንጋ እንደ አደንዛዥ እንትን በዛው ሸርተት ብሎ ሙእሚን የተባለው ከዚህ በኋላ ፈላ የብቃ ፊል አርድ ኢላ ሽራሩል ኸልቅ በምድር ላይ እጅግ መጥፎ እርኩስ የሆኑ ሰዎች እንጂ አይቀሩም። ፈላ ዩጀዱ በይነሁም ሳጅዱን ወላ ቃሪኡ ሙስሐፊን በእነሱ መካከል አንድም ስጁድ የሚያደርግ ሰው አንድም ስጁድ የሚያደርግ ሰው ይጠፋል። አንድም ቁርአንን የሚቀራ ሰው ይጠፋል። ሐታ ኢነል ሐታ አነል ካዕበተ ሰቱህደ ካዕባ ራሱ ትፈርሳለች በጊዜው ቃለ ረሱሉ ሰለላሁ ዐለይሂ ወሰለም ከአኒ አረል ከአበተ تهدم بالفأس ልክ ከአባ በፋስ ማለት ነው معول ወይንም ፋስ ይሄ የድንጋይ መፍለጫ በሷ ግድግዳዋ ሲፈራርስ የማይ ይመስለኛል አሉ ነብዩ صلى الله عليه وسلم። فلا يحج إلى البيت فلا يحج إلى بيت الله الحرام ወደ በተላይል ሐራም ሐጅ የሚባል ነገር ይቋረጣል وترفع المصاحف እንደገና ቁርአንን የሚረዳ ሰው የሚያነብ ሰው ይጠፋል ሐታ ሐረሙል መዲና አልሙነወራ ሐረመል መዲና አልሙነወራ የነቢ ስ ሰለም እንትን mosque ማለት ነው ዘሞስክ ኦፍ ዘ ፕሮፌት መዲና ያለው የአቲህ ዘማኑን ላ የሙሩ አለይህ ኢለ ሲባ ወልኪላብ ማንም ገብቶ የሚሰግድበት ይጠፋል የዱር አራዊቶችና ውሾች የሚመላለሱበት ይሆናል ሐታ አነ ረጁለ የምሩ አለይህ ፈየቆሉ ቀድ ካነ ሁና ሐዲሩ ሚነል ሙስሊሚን አንድ ሰው በዛ አካባቢ ያልፍና እዚህ አካባቢ እኮ ሙስሊሞች ይሰፍሩበት የነበረው ሞቅ ብሎ የነበረ ዘመን ነው ማነው መስጊድ ነበር ብሎ እስኪል ማለት ነው መስጊዶች መረማመጃ ዝም ብሎ ሰዎች አይተው ባጠገባቸው የሚያልፉ እንጂ የሚሰገድባቸው አይሆኑም ማለት ነው ከዛ በኋላ في ذلك الزمان በዚህ ዘመን ላ የብቃ ፊል አርድ ኢለል ከፈረቱል ፈጀራ በምድር ላይ ካፊሮችና ፋጅሮች እንጂ ሌላ አይቀርም። ምክንያቱም ሙእሚኖቹ already ያችን ንፋስ አሽትተዋል ማለት ነው። already ያችን ንፋስ አሽትተዋል አሽትተዋል። ወላ የተለፈቡ አሐድን ቢከሊመትላህ ማንም ሰው لا إله إلا الله ብሎ የሚናገር ይጠፋል። هم يقول ኩና ነስመው አጅዳደና የቁሉነ ላኢላሃ ኢላላህ ከፊሎች እንትን ማነው ቅድመ አያቶቻችን ላኢላሃ ኢለላህ ሲሉ ይሰማ ነበረ ይላሉ ግን ላይፋሙነ ማዕናሃ ትርጉሟን አይረዱም ለሃ ዚክራ ዚክር የሚባል የለም ኢባዳ የሚባል የለም ከዛን ፈየተሃረጁ ናሱ ተሃሩጀ ልሒማር ፈሳድ በዝቶ ሰዎች በዚና ልክ አህያ ከፊሉ ከፊሉ ላይ እንደሚሳፈረው ይሰፋፈራሉ ማለት ነው። አውዙ ቢላህ ላቱጀዱ አዳላ ፍትህ የሚባል ነገር እውነት ወላ ጽድቅ ወላ አማና አናሱ ያኩሉ ባዕዱሁም ባዕዳ ሰዎች ከፊላቸውን ከፊላቸው የሚበላበት ዘመን ይሆናል። ወየጅተሚዑ ሸያጢኑ ልኢንስ ወልጅን የሰውና የጅን ሸይጣኖች ተሰባስበው በምድር ላይ ፈሳድን እስከ ጥጉ የሚደርስበት ጊዜ ነው ማለት ነው። ታዲያ አሕበቲ ቀጥሎ ሁሩጁ ናሪ ምን ጂሀት ልየመን አነፍኸቱ ፊ ሱር ከየመን አካባቢ የሚነሳ እሳት ከዛ በኋላ በጥሩምባው የሚነፋው ንፊ ማለት ነው። የሚገርም ብዙ ሰዎች የማይረዱት አንድ ምስጢር አለ። ማለት إذا زلزلت الأرض زلزالها ምን ጊዜ ነው? ምን ጊዜ ነው ያ ሰዎች ምድር ጌጦቿን በሙሉ ታወጣና አለ የሚባል ማዕድን በምድር ላይ ይፈስና ወርቁን ማን ነው ብሩን whatever ውድ የሚባለው በሙሉ ማለት ነው ልክ እንደ ድንጋይ ይሆንና ለዚህ ብዬ ነው ወይ ሰም ዝምድናዬን የቆረጥኩት ለዚህ ብዬ ነው ወይ ሰው የሚባልበት ጊዜ ይመጣል ማለት ነው ስለዚህ ኸይር ሁሩጁ ናሪን እንጂ ከየመን አካባቢ እሳት ይነሳል ከፊሎቹ ከምስራቅና ከምዕራብ አካባቢ ከምስራቅና ከምዕራብ ማለት እሳት ይነሳል ዓለምን ወደ ሻም የሚሰበስብ ማለት ነው። ዓለምን የሚያዳርስ እሳት ይነሳል። ይህን ሳስብ በበረዶ አገር ምን እሳት ይነሳል ብዬ ሳስብ ነበረ። አሜሪካን አላውቃትም። ከዛም አሪዞና የሚባል ክልል ላይ ስቴት ላይ የተነሳውን እሳት ሳይ እውነትም ይነሳል አልኩኝ። ደግሞ ከምስራቅ እስከ ደግሞ ምን ሊነሳ ነው ብዬ ስል በረዶ ነው ሌላ ጊዜ ግን ምንድነው አውስትራሊያ አውስትራሊያ ላይ የሚነሱት ሰደድ እሳቶችን ሳስብ ኧረ የቂን ነው አልኩ። anyways ከዚህም ከዚህም አቅጣጫ ይነሳና እሳት ሰዎች የዛን እሳት ሽሽት ማለት ነው። ሰደድ እሳት ሲነሳ actually አውሮፕላኑ ማነው ሄሊኮፕተሩ ምኑ ተነስቶ በቃ ምንም ሊያደርጉት አይችሉም። ዝም ብሎ ይፈጀዋል ማለት ነው። ቢረጩበት ቢያርከፈክፉበት የሚመለስ አይደለም። አላህ ደግሞ ይቃ ማለት እንዲከሰት የፈለገው ደግሞ ሲሆንስ ምንድነው የሚሆነው? አላኩል ሐል ሰዎች ባገኙት መሳፈሪያ ሁሉ እየተሳፈሩ ከምስራቅ ከምዕራብ ወደ ማዕከላዊ ምስራቅ ይመጣሉ ሰዎች ተሰብስበው። ስለዚህ ተፍሩጁ ናሩ ምን ጀህድ የመን ተብደኡ ቢሐሽር ናስ ኩለሁም ወናሱ ተህሩቡ ሰዎች ይሸሻሉ። ከዛ በኋላ በሚያገኙት የመጓጓዣ በሚያገኙት የመጓጓዣ መንገድ ጭንቅንቅ ብለው አገር ለቀው ወደ መካከለኛው ምስራቅ ይሰባሰባሉ። ሁላቸውም ሐታ የተጀመዑነ ኩሉሁም ፊሻም አላ አርድ ዋሂድ ሁላቸውም መካከለኛው ምስራቅ ሻም አካባቢ ይሆናል። ላኢላሃ ኢላላህ። በዚህ ጊዜ ጊዜው ቀርቧልና አላህ ናፊኸ ሱር የጥሩምባውን ነፊ መልአክ ጥሩምባውን ንፋ ይለዋል። አነፍኸቱ አልኡላ ፍሱር አው የመጀመሪያዋ ንፍሲ ትካሄዳለች فإذا تجمع الناس على هذا هذه الأرض أذن الله عز وجل لنافخ السور أن ينفخ النفخة الأولى فإن الساعة قد قامت የመጀመሪያው ንፍሲ ሲነፋ ምድር ሰማይ ይናወጣሉ فإذا نفخ في الصور نفخة واحدة وحملت الأرض والجبال فدكتا دكة واحدة ها ስለዚህ አላህ وإذا نفخ في الصور فسائق من في السماوات ومن في الأرض ሰማይ በሰማይ ያሉ በምድር ያሉ ሁሉ ያልቃሉ ይላል በመጀመሪያው ንፍስ ነው خلاص ከዛ ከዛስ ምን ይሆናል وعندما يموت جميع الخلق ፍጡራን የተባሉ ሁሉ ሲሞቱ አልበሸር ወልሐይዋናት ሰው፣ እንስሳ፣ በራሪ ወልሐሸራት ወልጅን መክሉቅ የተባለ ሁሉ ኩሉ ሸይን ሀሊኩን ኢላ ወጅሃሁ ነው የሚለው። መላእክትም ይሞታሉ። መለከል መውት ራሱ ማለት ነው አፍሪጅ ሩሐት የሚባልበት ነው ማለት ነው። ከአላህ በስተቀር ፍጡራን ሁሉ ይሞታሉ። አሁን ለመላእክት እንኳን መሞቻ ተርቲብ አለው። ተርቲብ አለው ማለት ይሞታሉ ከዛ በኋላ አላህ ጥሩምባውን የሚነፋውን መልአክ ይቀሰቅሰውና ንፋ ይለዋል ሁለተኛ አሁን አላህ ተትበኡሃ ራዲፋ ይላል ሁለተኛዋ ትከሰታለች ተትበኡሃ ራዲፋ ይላል እዚህ ቦታ ላይ وبين النفخة الأولى والثانية أربعون በመጀመሪያው ንፍስና በሁለተኛው ንፍስ መካከል አርባ አመት አለ ማነው 40 አርባውን እንዲሁ ነው ሐዲሱ የመጣው ግን 40 ምን لا يدرى 40 ماذا يوم اسبوع شهر سنه 40 ነው የተባለው ምን አርባ አመት ነው አርባ ቀን ነው አርባ ሳምንት ነው አርባ ወር ነው አልታወቀም ብቻ አርባ አላህ ነው የሚያውቀው አሁን እዚህ ቦታ ላይ ሰው ሰዎች ሞተዋል። አሁን ሰዎች ሞተዋል። ስለዚህ በሁለተኛው ልፊ ነው ወይ የሚቀሰቀሱት ወይስ በዚህ መካከል ነው የሚቀሰቀሱት? አሁን ምድር ላይ ነው የሞቱት። ከዚህ በፊት የሞቱትም ያሉት ምድር ላይ ነው። በመጀመሪያው ልፊ ፍጡራን የተባሉ ሁሉ ያልቃሉ። አበቃ ማለት ነው። በቃ ከዚህ ቀጥሎ አላ ጥሩምባውን የሚነፋውን መልአክ በመጀመሪያው ንፍስና በሁለተኛው ንፍስ መካከል በመጀመሪያው ንፍስና በሁለተኛው ንፍስ መካከል አርባ አለ ተብሏል። አርባ ምንድነው? አልታወቀም። ከዚህ በኋላ ሁለተኛው ንፍስ ይካሄዳል። ግን በዚህ መካከል ሁለተኛው ልፍ ከመካሄዱ በፊት ነው። ከመካሄዱ በፊት የሆነ ያ የሚከሰተው ነገር ምንድነው ነው? ከሰተው ነገር ዝናብ ይዘንባል። የህይወት ዝናብ ይዘንባል። በጣም ከባድ ዝናብ ይዘንባል። አንድ ከዛ ሩሆች ሲቀሩ የሰዎች ገሰድ ከአደም አንስቶ ዱንያ እስካበቃችበት ጊዜ ያሉት ሁሉ ተተከወን መገጣጠም ይጀምራሉ ሩቆች ሲቀሩ አካሎች ሁሉም ተፈካክተው የእንስሳት የሰዎች የፍጡራን ሁሉ እነኚህ ሁሉ ተፈካክተው አላህ ነፍኻን እንትን ይላል ሁለተኛውን ንፋ የሚል ትእዛዝን ያስተላልፋል ከዛ በኋላ መልአኩ ይነፋል ያኔ ወኢዘ ንፉሱ ዝውጀት ነፍሶች ከአካል ጋር ይጋጠማሉ ይቆራኛሉ ህያው ሆነው ይነሳሉ ህያው ሆነው ከተነሱ በኋላ ህያው ሆነው ከተነሱ በኋላ ሌላ ነገር ይከፈታል ያ ምንድነው ምድር መንቀጥቀጥ ትጀምራለች ኢዛ ዙልዚለት አልአርዱ ዝልዛላሃ ምድር መንቀጥቀጥ ትጀምራለች ከባድ መንቀጥቀጥን አቲል አርዱ አስቃልሃ ምድር ሸክሞቿን ታወጣለች ይላል ከዛን ምድር የተሸከመችውን ነገር ሁሉ ታወጣለች ማዕድኗን ሁሉ ማለት ነው ያን ጊዜ ነው ለዚህ ብዬ ነው ወይ ሰው የገደልኩት ለዚህ ብዬ ነው ወይ ዝምድናን የቆረጥኩት ለዚህ ብዬ ነው ወይ ከጌታ ጋር ታቃላሁት ብለው ይጸጸታሉ ሰዎች ከዚህ በኋላ ምን ይሆናል አህዋለ አህዋለ ቅያማ የቅያማ አህዋል ይጀምራል በጣም እጅግ አስፈሪ የሆኑ ነገሮች ማለት ነው ያ ምንድነው አርደል መሐሸር ምድር በሌላ ምድር ትለወጣለች ስለዚህ ሰዎች ከዚህ ምድር ተነድተው ወደ አርበል መሐሸር ይሸጋገራሉ የውመ ትበደሉ ልአርዱ ገይረ ልአርዱ ይላል ምድር በሌላ ምድር ትተካለች። ከዛ በኋላ ሌላ ምድር አርከል ማህደር ተመጣና ሰዎች ከዚህ ምድር ተነድተው እዛ ምድር ላይ ይሆናሉ። አርከል ማህደር ላይ መላእክቶች ናቸው የሚያጓጉዟቸው። ከዛን ይህች ምድር ትንኮታኮታለች። ከዚህ ቀጥሎ ይህች ምድር ትንኮታኮታለች። ሰማያትም እንደዚህ ይንኮታኮታሉ። ሰዎች፣ ጅነት፣ መላእክትም ሶስት ሰርተው ሰባት ሶስትን ሰርተው በሰባት ሰማይ ያሉ መላእክት አርደል መህሸር ላይ ነው የሚያርፉት። ከላ ኢዛ ዱከቲል አርዱ ደከን ደካ ምድር መሰባበርን በምትሰባበርበት ጊዜ ላይ ደከን ደከን ያለው ስብርብር ስለምትል ነው። ስለዚህ ምድር የለም ምን የለ በቃ ዱንያ የለችም ማለት ነው። አቧራ ሆነ ትቢያ ሆናለች። ስለዚህ በሌላ ምድር ተጠቅ ሰማያት ውስጥ ሰማያትም የተሸከሟቸውን መላእክት ይወርዳሉ ወደ አርደል ማህሸር ሰማያቱን እንኩትኩት ብለው ያልቃሉ ከዚህ በኋላ ፍጡራን ሰዎች ዝኖች የት ፍጡራን ሰዎች ዝኖች አርደል ማህሸር ላይ አንድ መላእክት የት ነው ያሉት ላይ ወጃ ربك والملك صفا ሰፋ ከዚህ በኋላ ለፍርድ አላሁ ጀለ ወአላ ይመጣል። ምን አይነት አመጣጥ? እኛም ማናቀውን አመጣጥ ከሱ ክብርና ልዕልና ጋር በሚገጥም መልኩ አላህ ይመጣል። ወጃ ረቡከ ወልመለክ ሶፈን ከዚህ በኋላ ነው አልውቁፉ አማመ الله عز وجل الله سبحانه وتعالى ፊት መቆም የሚባለው ይህ ነው። القيامة አላህ Subhanahu Ta'ala ፊት መቆም ማለት ነው። አላህ Subhanahu Ta'ala ፊት ቆመው ከዚህ በኋላ ወደ ጀነትና ወደ ጀሃነም የሚወስደው process ይሄ ራሱን የቻለ በጣም ሰፊ ትምህርት ነው። ርዕሱ ግን ከየት ነው የጀመርነው? እኛ ካለንበት ዘመን ነው የጀመርነው። በትላንትናው ደርስ ዛሬ ምን ላይ ነው የቆምነው? ቂያማ የሚባለው ላይ ነው የቆም ነው። ስለዚህ አህበቲ ይህንን ይመስላል ባጭሩ በሁለት ቀን ማለት ነው እንድንዘጋጅና ወዴት እንደሚያመራ እንድናውቅ በሚል ነበረ የጀመርነው ደርሳችንን እዚህ ላይ አቆማለሁ። እንግዲህ አላህ ለቅና ማለት ከሚዘጋጁ ሰዎች ከሚዘጋጁ ሰዎች አላህ ያደርገን። አላህ በሱረቱ ጋፍር ላይ አለዚነ ያህሚለው ለሁ እነኛ አርሽን የሚሸከሙ መላእክትና በአርሽ ዙሪያ ያሉ መላእክት በሙሉ ይላል الذين يحملون العرش ومن حوله يسبحون بحمد ربهم ጌታቸውን ከማመስገን ጋር ያቀሩታል ويستغفرون للذين آمنوا ለነኛ ላመኑ ሰዎች ምህረትን ይጠይቃሉ ربنا وسعت كل شيء رحمة وعلما ጌታችን ሆይ አንተ በእዝነትህና በእውቀትህ ሁሉን ነገር ያካበትክ ነህ ፈግፊር ሊለዚነ አመኑ ለእነኛ ላመኑ ሰዎች ምህረትን አደርግ ወተበዑ ሰቢለክ የአንተን መንገድ ለተከተሉ ሰዎች ምህረትን አድርግ ብለው ዱዓ ያደርጋሉ። ስለዚህ አላህ መላይኮቹ ዱዓ ከሚያደርጉላቸው መላይኮቹ ረበና ወአድኪልሁም ጀናቲ አድንን ጀናቲ አድንን ለቲ ወአተሁም አንተ ቃል የገባህላቸውን የዘላለም ጀነት አስገባቸው ወአድኺልሁም ጀናት አድን ለቲ ወአተውም ወመን ሰላሐ ሚን አባኢህም ከአባቶቻቸውም ሳለፎችን ወአዝዋጅህም ለሴቶቹ ከባሎቻቸው ለወንዶቹ ከሚስቶቻቸው ወዙርያትህም ከትውልዶቻቸው እንደዚሁ አስገባጅነትን ብለው ዱዓ ያደርጋሉ። አላህ ለዚህ ዱዓ ከሚታደሉ ሰዎች አላህ ያድርገን። በአማን አላህ ሱብሓነሁ ወተዓላ ፊት ቆመን ይህን ሁሉ መከራ አላህ በአማን አሳልፎን ማለት ነው እሱ ፊት ቆመን በመልካም ስራችን ደሞዝ የምንደሰት አላህ ያድርገን ከዛንም ምህረት ተደርጎልን ጀነትን የምንገባ የምንወርስ አላህ ያድርገን اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم اصلحنا وأصلح شأننا اللهم اصلحنا وأصلح شأننا يا ذا الجلال والإكرام اللهم يا حي يا قيوم اللهم يا حي يا قيوم اللهم اجعلنا القيامة اللهم اجعلنا من الفائزين يوم القيامة اللهم أحينا مسلمين وتوفنا مسلمين وألحقنا بالصالحين يا ذا الجلال والإكرام اللهم أحينا مسلمين وتوفنا مسلمين وألحقنا بالصالحين اللهم اجمعنا في دار كرامتك في جناتك جنات النعيم اللهم اجعلنا ممن ينادى يوم القيامة أين فلان ابن فلان لقد فاز بالجنان اللهم ارفع درجاتنا في الجنة يمن كتابنا اللهم الحقنا بالصالحين اللهم الحقنا بالصالحين اللهم نجنا من عذاب النار يا ذا الجلال والإكرام اللهم هذا الدعاء ومنك الإجابة اللهم استجب دعاءنا اللهم استجب دعاءنا اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته